ብሩህ ተስፋ ይህ ፕሮግራም በኢትዮጵያ አካል ጉዳተኞች ብሔራዊ ማኅበራት ፌዴሬሽን አዘጋጅነት ስለ አካል ጉዳትና አካል ጉዳተኞች አዝናኝና ትምህርታዊ ዝግጅት የሚቀርብበት ነው። ብሩህ ተስፋ ሰላም ጤናና ፍስሐን አስቀድመን እየተመኘን የዕለተ ቅዳሜ የብሩህ ተስፋ ፕሮግራማችንን ጀመርን። እጃችሁ ከምን ካላችሁን ደግሞ ዞር ዞር ብለን በአካል ተገኝተን መረጃዎችን መሰብሰብ ባንችልም እንኳ በወቅታዊ ጉዳይ ኮቪድ-19 ላይ አካል ጉዳተኝነትንና አካል ጉዳተኛውን ይመለከታሉ ያልናቸውን መረጃዎች ከሚመለከተው አካል ጋር በስልክ እያደረግነውን ቆይታዎች ይሆናል ወደ እናንተ የምናደርሰው። እስከ ዝግጅታችንን ፍጻሜ አብሬያችሁ የምቆየው እድላም ካሳውን ከፕሮግራሙ ዋና አዘጋጅ ደረሰ ታደሰ ጋር ስንሆን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባለሙያዎች ደግሞ በቴክኒኩ አብረውን ይቆያሉ። እንደተለመደው ሁሉ ያስተምራሉ፣ ይመክራሉ ያላችኋቸውን ሀሳብ አስተያየቶች በስልክ ቁጥራችን 0910 54 87 31 ደውሉልን። በመልእክት ሳጥናችን 18430 ደግሞ ለብሩህ ተስፋ ሬዲዮ ፕሮግራም ብላችሁ ብትጽፉልን ይደርሰናል። እንግዲህ አብራችሁን እንደምትሆኑ ተስፋ በማድረግ ወደ መጀመሪያው ዝግጅት እናልፋለን። ቀዳሚ የሚሆነው ከኢትዮጵያ አካል ጉዳተኞች ብሔራዊ ማህበራት ፌዴሬሽን አጫጭር ዜናዎች አሉን። ከዜናዎቹ ጋርም ተካልኝ ታደሰ ነኝ። የኢትዮጵያ አካል ጉዳተኞች ብሔራዊ ማህበራት ፌዴሬሽን አካል ጉዳተኞችን ከኮቪድ-19 ወይም ከኮሮና ቫይረስ ለመከላከልና የቫይረሱን ስርጭት ለመግታት ከተለያዩ አካላት ያገኘውን ድጋፍ ለአካል ጉዳተኞች አሰራጭተዋል። ድጋፉም ከኢፌድሪ የሰራተኛና ማህበራዊ ጉዳይ ሚኒስቴርና ከሲቢኤም የተገኘ 2.5 ሚሊዮን ብር የሚገመት ድጋፍ ሲሆን በገንዘቡም የተለያዩ የምግብ ፍጆታዎችን በመግዛትና ከሌሎች አካላት የተገኙ የንጽህና መጠበቂያ ቁሳቁሶችን አዲስ አበባ አካባቢ ለሚገኙ በሰባቱ ብሔራዊ ማህበራት አማካኝነት እንዲሁም በክልሎች ለሚገኙ ደግሞ በክልል አደረጃጀቶችና በሰራተኛና ማህበራዊ ጉዳይ ቢሮዎች አማካኝነት ለአባላትና አባል ላልሆኑ በዝቅተኛ የኢኮኖሚ ደረጃ ለሚገኙ አካል ጉዳተኞች እንዲዳረስ ተደርጓል። የኮሮና ቫይረስ ሁሉንም የህብረተሰብ ክፍሎችን የሚያጠቃ ሲሆን አካል ጉዳተኞች አብዛኞቹ በድህነት በመረጃ እጥረትና ቀደም ሲልም ትኩረት ያልተሰጣቸው በመሆናቸው ከሌሎች የበለጠ ተጋላጭ ስለሆኑ ልዩ ትኩረት እንደሚያስፈልጋቸው ያነጋገርናቸው አካል ጉዳተኞች ጠቁመዋል። ቀደም ሲል ሰርተው ያገኙ የነበረው ዝቅተኛ ገቢ በኮሮና ቫይረስ መከሰት ምክንያት በከፍተኛ ሁኔታ መቀነሱንና ፌዴሬሽኑ ከተለያዩ አካላት ጋር በመቀናጀት እያደረገ ያለው ድጋፍ የሚበረታታ መሆኑን ገልጸው ሌሎች ባለድርሻ አካላትም የበኩላቸውን እንዲወጡ ጠይቀዋል። ከቁሳዊ ድጋፍ በተጨማሪ አካል ጉዳተኞች በመረጃ እጥረት ለቫይረሱ ተጋላጭ እንዳይሆኑ ለመከላከልና ስርጭቱን ለመግታት ለሁሉም አካል ጉዳተኞች የመረጃ ተደራሽነት እንዲኖር ከሲቪክ ማህበራት፣ ከመንግስት ተቋማትና ከሚዲያ ጋር ጠንካራ ግንኙነት በመፍጠር ስለ ቫይረሱ በርካታ የግንዛቤ ማሳደጊያ ስራዎች እየተከናወኑ እንዳሉ የፌዴሬሽኑ ዋና ዳይሬክተር አቶ አባይነህ ጉጆ ተናግረዋል። ቫይረሱን የመከላከያ መንገዶች በለይቶ ማቆያ ለሚገቡ አካል ጉዳተኞች ሊደረግላቸው ስለሚገቡ ልዩ ልዩ ድጋፎች ለተለያዩ አካል ጉዳተኞች እገዛ የሚያደርጉላቸው ሰዎች የራሳቸውንና የአካል ጉዳተኛውን ንጽህና በተገቢው በመጠበቅ የቫይረ። የቫይረሱን ስርጭት ለመግታት የሚረዳ የግንዛቤ ማስጨበጫ ስልጠና ከፌዴራል ጤና ጥበቃ ሚኒስቴርና ከህብረተሰብ ጤና ኢንስቲትዩት ጋር በመተባበር ለስምንት ቀናት በተለያዩ የአካል ጉዳት አይነቶች ሰልጣኞችን በመከፋፈል ለሰላሳ ሁለት ድጋፍ ሰጪዎች ስልጠና ተሰጥቷል። ባልደረባችን ተካልኝን እናመሰግናለን። በመቀጠል ደግሞ የአዲስ አበባ ዩኒቨርሲቲ የልዩ ፍላጎት ትምህርት ክፍል ተባባሪ ፕሮፌሰር እና የትምህርት ክፍሉ ኃላፊ የሆኑትን ዶክተር አለማየሁ ተክለ ማርያምን አካል ጉዳተኛውን በተመለከተ ከኮቪድ-19 ኮሮና ቫይረስ ጋር በተያያዘ በስልክ እያደረግነውን ቆይታ ይሆናል ወደ እናንተ የምናደርሰው። አካል ጉዳተኝነት በኮሮና ብቻ ሳይሆን በትምህርትም፣ በስራም፣ በማህበራዊ ኑሮም በተለያየ ነገር ተደራሽነትም ብዙ ጊዜ በማህበረሰባችን ውስጥ የተረሳና ወደ ጎን የተተወ ጉዳይ ነው ይላሉ ዶክተር አለማየሁ። እኛም ከዚሁ ጋር አያይዘን ኮቪድ-19ን በተመለከተ ታዲያ ምን መደረግ አለበት ይላሉ ስንል ጠየቅናቸው። ምን መደረግ አለበት ስላልሽው እንዴት ነው ለአካል ጉዳተኞች ለምሳሌ አካል ጉዳተኞችም ራሳቸው ቫይረሱ ተገኝቶባቸው ለሌላ ሰው ሊያስተላልፉ ይችላሉ እና እንዴት ነው እጃቸውን የሚታጠቡት? እንዴት ነው ጥንቃቄ ለሌላ ሰው የሚያደርጉት? እነሱ የሚለው አንድ አቅጣጫ ብቻ ሳይሆን በሁሉም አካል ጉዳተኞችም ግንዛቤ መሄድ አለበት። ለማህበረሰቡ ግንዛቤ መፍጠር አለበት። በተለይ በተለይ ደግሞ ለአእምሮ እድገት ውስንነት ላለባቸው ልጆች የሚሰጠው ግንዛቤ በቴሌቪዥን እንደሚተላለፈው በፍጥነት እና በአንድ ጊዜ መሆን የለበትም። በሚረዱት ቋንቋ ቀስ በቀስ በዝግታ ደጋግሞ በማሳየት ደጋግሞ በመንገር መሆን አለበት እና ግንዛቤ አሰጣጡ ራሱ እንደ ጃኬት አንድ ጃኬት ለሁሉም ሰው ይሆናል አይሆንም። በልኩ ካልተሰፋ በስተቀር አሁን ግንዛቤ ማዳበሪያ አንድ ጃኬት ለሁሉም ከሆነ ተደራሽነቱ አይኖርም። ለሁሉም ሰው ተደራሽ የሚሆነው ማን ነው ልዩ ፍላጎት ያለው፣ በምን ደረጃ ነው የሚረዱ በምን ቋንቋ ነው የሚረዱ? የሚለውን ታሳቢ ማድረግ ያስፈልጋል። በጽሁፍ የሚሰጥ ከሆነ ለአይነ ስውራን በብሬል ወይም በጃዝ ፕሮግራም ተደራሽ መሆን አለባቸው። በንግግርም የሚሆን ከሆነ አይነ ስውራን ተጠቃሚ ናቸው። መስማት ናቸው ደግሞ ተጠቃሚ አይደሉም። በምልክት ቋንቋና በጽሁፍ ደግሞ መስማት የተሳናቸው መስጠት ያስፈልጋል። በተለይ በተለይ በእጅጉ ተጎጂ ሊሆኑ የሚችሉት የአእምሮ እድገት ውስንነት፣ ኦቲዝም ያለባቸው ልጆች፣ አይነ ስውራንና መስማት የተሳናቸው ናቸው እና እነዚህ ላይ አተኩረ መስራት አለብን። ከዚህ ባሻገር ደግሞ ምናልባት አሁን እከሌ ከከሌ ተብሎ የሚባልበት አይደለም ቫይረሱ የሚደርስበት እና አካል ጉዳተኛው በራሱ በቫይረሱ ተጠቅቶ ማቆያ ቦታዎች ላይ ቢገባ እዛስ አካባቢ ላይ ያለው ሁኔታ ምን መሆን አለበት ይላሉ። በጣም ጥሩ ጥያቄ ነው። የማቆያ አካባቢ ያሉ ሰዎች ግዳ ሊሆንባቸው ይችላል። በብዙ መንገድ ማቆያው አካባቢ ዶክተሮች አሉ፣ የላብራቶሪ ቴክኒሽያኖች አሉ እና አንድ መስማት ሳናው ሰው ልበል የቫይረሱ ቢገኝበትና ማገገሚያ ጣቢያ ቢገባ እንዴት ነው ተግባቦት የሚፈጥረው? እንዴት ነው መልስና ጥያቄ መለዋወጥ የሚችሉት? ማድረግ የሚገባውን ነገሮች እንዴት ነው የሚነግሩ? ይሄ ማገገሚያ ጣቢያ ወይም ሆስፒታሉ የግድ የምልክት ቋንቋ አልጋ እንደሚዘጋጅ ሁሉ የቬንቲሌተር እንደሚዘጋጅ ሁሉ የምልክት ቋንቋ አስተርጓሚ ቢያንስ ሰው እስከሚመጣ ድረስ የሚጠባበቅ ምናልባት ሳናቸው ሰው ሊመጣ ይችላል ብሎ ተጠባባቂ ምልክት ቋንቋ አስተርጓሚ ይዞ መቆየት አለበት። አንድ ሁለተኛ የአካል እንቅስቃሴ ተግዳሮት ያለባቸው ሰዎች ቢመጡ እንዴት ነው ፎቁን የሚወጡት? እንዴት ነው ምድሩን? እንዴት ነው የሚንቀሳቀሱት? ከቦታ ቦታ እንግዲህ በአብዛኛው ኮሮና ራስን በአስታማሚ መቆየት ራሱ ሌላ አደጋ ሊኖረው ስለሚችል በሆስፒታል ውስጥ ያሉት ነርሶችና ሐኪሞች ናቸው እንክብካቤ የሚያደርጉት። ከዛ ባሻገር ግን ተደራሽነት፣ የአካባቢ ተደራሽነት፣ የክፍል ተደራሽነት፣ የመውጫ መግቢያ ተደራሽነቶችን ማሰብ ያስፈልጋል። እንደ ከባድ መቁጠር የለባቸው። ብዙ ጊዜ የአካል ጉዳተኞች ጉዳይ ሲነሳ በጀት ይታሰባል። አንዲት ከረጢት ሲሚንቶ ማስተካከል የሚችሉትን በጀት የለንም ይባላል። ይሄ ራሱ የኮሮና መከላከያ የሚዋጣው ገንዘብ አንዱ በጀት ስለሆነ ያንን አካባቢ ማገገሚያ ጣቢያ ማዘጋጀት ያስፈልጋል። በቂ መረጃ እንዲያገኙ አይነ ስውራን የበጃስ ፕሮግራም access መፍጠር ያስፈልጋል። ለምሳሌ ኮምፒውተሮች ከኢንተርኔት ጋር የተገናኙ በማገገሚያ ጣቢያ ውስጥ መኖር አለባቸው። እንደ ወደ ብሬል መቀየርም ከተቻለ መመሪያዎችን የአእምሮ እድገት ውስንነት ልጆችም በጣም ከማንም ሰው በላይ ተጠቂ ናቸው፣ ተጋላጭ ናቸው ለኮሮና። ለምን ቅድም እንዳልነው መመሪያውንም በቀላሉ እና በአንድ ጊዜ ከሚዲያ አይተው ጥንቃቄ ላያደርጉ ይችላሉ። ከቤት በጣ ሊሉ ይችላሉ፣ ድንገት ወላጅ ሳያስተውል። ስለዚህ የሆነ ነገር ነክተው ነክቻለሁ ብለው አስተውለውም ደግሞ ገብተው መታጠቡ ራሳቸው መጠበቃቸው አጠያቂ ስለሚሆን ለእነሱም በቀላል ቋንቋና ሊረዱት በሚችሉበት ዘዴ የሚነግር ባለሙያ stand by መኖር አለበት። እዛ ሆስፒታል ውስጥ ይኑር ይቀመጥ ማለት አይደለም። ይሄ ሲያጋጥም ግን ወዲያውኑ ጠርተው እና ውስጥ ጫንልኝ ለአእምሮ እድገት እና autistic ለሆኑ ልጆች የ communication የተግባቦት መንገድ እንግለጥልኝ እና እንዴት እንደም ይሄንን የሚል ዝግጅት ማድረግ አለበት። inclusive ማለት ይሄ inclusive ቦታ ጊዜ አይወስ ነው። በትምህርት ቤት ብቻ አይደለም፣ በማንኛውም ማህበራዊ አገልግሎቶች የአካል ጉዳተኞች ጉዳተኛ የሚጠቀምባቸው የአካል ድጋፍ መሳሪያዎች አሉ። እነዛን በምን መልክ መጠቀም አለባቸው? ከንክኪ ጋራ የሰፋ ነገር ስለሚሆን ግንኙነታቸው እንቅስቃሴ አካል ጉዳት ያለባቸው ሰዎች ንክኪ የበዛው ነው። crutch ይዘው ይሄዳል። ህንሳቸውን ሰው ሊነካው ይችላል። በታክሲ ውስጥ፣ በመንገድ ላይ ዊልቸራቸውን የሚገፋ ሰው ይኖራል። ዳገት ላውጣ፣ ደረጃ ላውጣ፣ ደረጃ ላውርድ በሙሉ ይነካካል። ማን ነው የነካው? ማን ነው ማን ነው ኮሮና የሌለበት አናውቅም። ስለዚህ አካል ጉዳተኞች እንቅስቃሴ ውስጥ ሳኒታይዘርና እጅ መታጠባቸው ማዘውተር አለባቸው። እንግዲህ ተጨማሪ ወጪ ደግሞ ያስፈልጋቸዋል። እንቅስቃሴ ተግዳሮት ያለባቸው ሰዎች ሰፊ ወጪ ያስፈልጋቸዋል። ምክንያቱም ወደ ቤት በገቡ ቁጥር ክራንቻቸውን ወይ በሳሙና ወይ በሳንታይዘር ማጽዳት አለባቸው። እጃቸውን ብቻ አይደለም የተነካካውን ዊልቸራቸውን እጀታውን ሰዎች ነክቶ የሳቡትን በሙሉ መቀመጫ ሳይቀር መጽዳት አለበት። ተጨማሪ ወጪ ያስወጣል። ኮሮናን የሚከላከል ኮሚቴዎች አሉ በየደረጃው ታሳቢ ማድረግ አለባቸው። አለበለዚያ ተጎጂው አካል ጉዳተኞች ብቻ አይደሉም፣ በአጠቃላይ ህዝቡን ነው የሚጎዳው። ድህነቱ ሁሉንም ነው የሚጎዳውና አሁንም በኮሮና ምክንያት ለአካል ጉዳተኞች ልዩ ጥንቃቄ ካላደረግ እነሱ በኮሮና ቢያዙ ለሌላ ሰው ያስተላልፋልና ተጨማሪ በጀት ተጨማሪ መከላከያ ዘዴዎች ለአካል ጉዳተኞች ሊሰጣቸው ይችላል። ጥሩ ነው። ማህበሩ ፌዴሬሽኑ የሚያደርገው እንቅስቃሴ በጣም ጥሩ ነው። ፈጣን ነው ፌዴሬሽኑ። በእውነት ሁልጊዜም በየመድረኩ አመሰግናለሁ። አንም አመሰግናለሁ። ሌሎች ወገኖች ደግሞ የማህበሩ እንቅስቃሴ ብቻ አይደለም። ሌሎች ወገኖች ማህበሩን አስበው ወደ ማህበሩ መጥተው ምን እናርግላችሁ ማለት አለባቸው። አመሰግናለሁ ዶክተር። በስተመጨረሻ እስቲ ማስተላለፍ የሚፈልጉት መልእክት ካሉት። ሁሉንም ነገር ማስተላለፍ ያለው እንግዲህ አካቶን ትንሽ ልበልበት። አካቶ ማለት ሰጥቶ መቀበል እንጂ መቀበል ብቻ አይደለም። አካል ጉዳተኞች ለሌሎች የሚሰጡት ብዙ ጥበብ፣ ብዙ እውቀት፣ ብዙ ክህሎት አላቸው። ሰዎች በአካል ጉዳት ብቻ ምንም እንደማይችሉ ምንም እንደማያውቁ መፈረጅ የለባቸውም። ስለ ኮሮናም ሊያስተምሩ የሚችሉ አሉ። አሁን በሚዲያም የምናየው ይህንኑ ነው። እርዳታ የእርዳታ ጉዳይ ሳይሆን የመብት ጉዳይ ነው። በኮሮና ጉዳይ ላይ መከላከል እነሱ የተሻለ አቅርቦት የተሻለ ተደራሽ ሆነው ማግኘታቸው የችሮታ ጉዳይ አይደለም። የችሮታ ጉዳይ ሳይሆን የመብት ጉዳይ ነው። መብቱ ደግሞ እንደ ሌላ ሰው አይደለም፣ ለየት ይላል። ልዩ ፍላጎት ማለት ለየት ያለ ፍላጎት ስላላቸው በፍላጎታቸው ልክ መብታቸው መሟላት ስላለበት ካቶ ስነት የሰዎችን መብት ባለማሳለፍ እኩል እንዲሳተፉ እኩል ተጠቃሚ እንዲሆኑ ማድረግ ስለሆነ I think በመንግስት በኩልም ጥሩ የሚያበረታቱ ነገሮች አሉ። ግን በቂ አይደለም። ልዩ ትኩረት ይሻሉ እላለሁኝ። በጣም ነው የማመሰግነው ዶክተር ጠየቅሽኝ። በጣም አመሰግናለሁ። Thank you. ዶክተር ከኮሮና ቫይረስ ጋር አያይዘው አካል ጉዳተኝነትን ጠለቅ አድርገን እንድናይ አድርገውናል። እናመሰግናለን። ወደ ቀጣዩ ፕሮግራም ለመሸጋገር አንድ ማስታወቂያ አድምጠን እንመለስ። እድል ሳለ ባለም ይሄ ስትል ያ ባይሞላ አካል ጉዳተኞች የአካል ጉዳት ከሌለባቸው ሰዎች የበለጠ ለኮቪድ-19 ወይም ለኮሮና ቫይረስ ተጋላጭ ይሆናሉ። በመሆኑም የቫይረሱን ስርጭት ለመከላከል ለአካል ጉዳተኞች ሊደረጉ የሚገቡ ጥንቃቄዎች አካል ጉዳተኞች ለድጋፍ የሚጠቀሙባቸውን መሳሪያዎች በጤና ጥበቃ ሚኒስቴር በሚሰጠው መመሪያ መሰረት በየወቅቱ በንጽህና መጠበቂያ ኬሚካሎች ማጽዳት አለባቸው። ለአካል ጉዳተኞች እገዛ የሚያደርጉ ሰዎች የራሳቸውንና የአካል ጉዳተኛውን ንጽህና በሚገባ በመጠበቅ ድጋፍ መስጠት አለባቸው። የአእምሮ እድገት ውስንነት ማየትና መስማት የተሳናቸው አካል ጉዳተኞች ስለ ቫይረሱ መረጃውን በተገቢው መንገድ እንዲያገኙ ቤተሰቦች ልዩ ትኩረት መስጠት አለባቸው። በየቦታው የተጀመረው የእጅ መታጠቢያ ለአካል ጉዳተኞች ምቹና ተደራሽ መሆን አለባቸው። በህትመት ሚዲያ ስለ ቫይረሱ የሚዘጋጁ ወቅታዊ መረጃዎች በብሬል በምስልና በድምፅ እንዲሁም በምልክት ቋንቋ መዘጋጀት አለባቸው። ስለሆነም አካል ጉዳተኞችን ከቫይረሱ በመከላከሉና የቫይረሱን ስርጭት በመግታቱ ሥራ መንግሥት፣ የሲቪክ ማኅበራትና መላው ኅብረተሰብ ለአካል ጉዳተኞች እየሰጠ ያለው ልዩ ትኩረት ተጠናክሮ መቀጠል አለበት። የኢትዮጵያ አካል ጉዳተኞች ብሔራዊ ማህበራት ፌዴሬሽን ከሲቢኤም ጋር በመተባበር የቀረበ አይኖች ያዩ ብርሃን የላቸው በልጅነቴ ድሯትቻቸው ልቤን ተሰማው እንግዳ ነገር መርኩዝ ይሄ ነው የሚያውቀኝ ሀገር አለም ሳየችኝ ባንቺ ውስጥ ሆና በፍቅር ኩራስ በላምባዲና የዓለም የጤና ድርጅትን መሰረት በማድረግ በሀገራችን ኢትዮጵያ የአካል ጉዳተኞች ቁጥር ከአጠቃላይ የሕዝብ ብዛት 17.5 ከመቶ ያህሉን ይሸፍናል። ከዚህ ቁጥር ውስጥ ደግሞ ከ40 እስከ 42 በመቶ የሚሆነውን የሚሸፍኑት ደግሞ አይነ ስውራንና ከፊል አይነ ስውራን እንደሆኑ ይታመናል። እኛም ይህንን መሰረት አድርገን ኮሮና ቫይረስንና አይነ ስውርነትን አያይዘን ሰው ፈለግን። አይነ ስውራን እንደ ማንኛውም የህብረተሰብ ክፍል የዕለት ተዕለት ኑሯቸውን ለማሸነፍ ቤት መዋል አልችል ብለው ወደ ስራ ቦታ ሊንቀሳቀሱ ይችላሉ። ይሁን እንጂ በአሁኑ ወቅት ዓለምንና ሀገራችንን እየፈተነ የሚገኘው የኮሮና ቫይረስ ወረርሽኝ የስርጭት ሁኔታና የሚያስከትለው ጉዳት መጠነ ሰፊ በመሆኑ አይነ ስውራንን መንገድ ለመምራትና ድጋፍ ለማድረግ ከወትሮ ለየት ባለ መንገድ ልናገዛቸው ይገባል። በመሆኑም በጤና ባለሙያዎች የሚመከረውን ሁለት የአዋቂ እርምጃ ማለትም አንድ ሜትር ራቅ በማለት የሚፈልጉትን የድጋፍ አይነት መጠየቅ አስፈላጊ ይሆናል። መንገድ ጠፍቶባቸው አቅጣጫ ማሳየት ካስፈለገም ነጭ በትራቸውን በተቻለ መጠን በጀርም ማጽጃ ሳኒታይዘር በማጽዳትና በመያዝ አቅጣጫ ማሳየት ከኛ ይጠበቃል ማለት ነው። ቦታው ደግሞ ምቹ ሆኖ ካገኘ ነው በድምፅ መንገዱን በሚገባ ማሳየት እንችላለን እንላለን። ከዚህ በተጨማሪ ደግሞ ለአይነ ስውራን ስለ ኮሮና ቫይረስ የሚተላለፉ የጥንቃቄ መልእክቶችን በድምፅ ማየት ይችላሉ። መረጃዎችን ወደ ድምፅ በመቀየር አካታችና ተደራሽ መረጃ ስርጭት እንዲኖር በማድረግ በሁሉም ማህበረሰብ ዘንድ የኮሮና ቫይረስ ስርጭትን እና የሚያስከትለውን ሞት መቀነስ ይቻላል። በአሁኑ ወቅት የኮሮና ቫይረስ ለመከላከል እና ለመቆጣጠር አብዛኛው መልእክቶች የሚተላለፉት በሬዲዮ፣ በቴሌቪዥን፣ በጋዜጣ፣ በመጽሔት እና በተለያዩ የማህበራዊ መገናኛ ዘዴዎች ነው። ይሁን እንጂ እነዚህ ከላይ የተጠቀሱት የመገናኛ ዘዴዎች በቀላሉ ማግኘት የማይችሉ አካል ጉዳተኞች ከተዛባና ተጨባጭነት ከሌላቸው መልእክቶች ለመጠበቅ ሁሉም ባለድርሻ አካላት የበኩላቸውን አስተዋጽኦ ማበርከት ይኖርባቸዋል ማለት ነው። አይነ ስውርነትን ካነሳን አይቀር ለዛሬ በአይነ ስውርነት ላይ እየሰራ ካለ አንድ ድርጅት ጋራ ቆይታ አድርገን እንመለሳለን። ስሜ ብርሃኑ በላይ ነው የሚባለው። የስራ ኃላፊነት የሰፋ ደግሞ ያው በቱጌዘር በተባለ በጎ አድራጎት ድርጅት ዋና ስራ አስኪያጅ ነኝ። ድርጅታችን አይነ ስውራን ላይ አቅም ግንባታ ላይ እየሰራን ነው ያለ ነው። አዲስ አበባ ውስጥ እንቅስቃሴ እያደረግን ያለ ነው። በምን መልኩ? አንደኛ በግቢያችን ውስጥ ሴቶች አይነ ስውራን በጾታቸውና በአካል ጉዳተኛነታቸው ምክንያት sexually abused ይደረጋሉ። በዚህም ደግሞ ትምህርታቸውን ያቋረጡ በወሊድ ምክንያት በርካታ አሉ። ለእነሱ አይነቶችን ሴቶች በግቢያችን ውስጥ ለአንድ አመት የሚቆይ የተሃድሶ አገልግሎት እንሰጣለን። ምግባቸውንም ከኛ ጋር ያገኛሉ። አንዳንድ የሚያስፈልጓቸውንም ነገሮች ለመግዛት የኪስ ገንዘብም እንሰጣለን። ልጆቻቸውን ደግሞ የ care service በግቢያችን ውስጥ እንሰጣለን። ስለዚህ የመጀመሪያው በአይነ ስጉራንት ነው። አንድ አመት እኛ ጋር ካቆየናቸው በኋላ መልሰው ወደ ህብረተሰብ ውስጥ ተቀላቅለው ገንዘብ እየረዳናቸው ትምህርታቸውን ያቋረጡትን እንዲቀጥሉ እናደርጋቸዋለን። social worker ኦቻችን ደግሞ በየጊዜው እየሄዱ በመኖሪያ ቤታቸው ውስጥ ይጎበኟቸዋል ማለት ነው። ስለዚህ እኛ ጋር የሚኖራቸው ቆይታ አንድ አመት ነው እና life skill training እንሰጣቸዋለን። ምግብ እንዴት መስራት እንዳለባቸው እንደገና psychologically የተጎዱትን ስልጠና እየሰጠን ራሳቸውን ችለው እኛ ጋር እንዲወጡ የአንድ አመት ስልጠና እንሰጣቸዋለን ማለት ነው። ይሄ dinner in the dark የሚባለው ፕሮግራም ማዕድ በጨለማ ውጭ ሀገር በተለይ አይነ ስጉራኖች የገቢ ምንጫቸውም ነው። እኛ ሀገር ውስጥ በይበልጥ እንደ ገቢ ምንጭ ሳይሆን በተለይ ግንዛቤን ለማስጨበጥ ለሚያየው ህብረተሰብ የምንታገልበት ወይም ደግሞ የምንሞክርበት ፕሮግራም ነው። በየተወሰነ ጊዜ ይህም ፕሮግራም እናደርጋለን። ምግቡን የሚያዘጋጁት እንደገና ደግሞ በራቱን ጊዜ ሰርፍ የሚያደርጉት አይነ ስጉራኖች ናቸው። እኛ ጋር ስልጠና የወሰዱ ኮምፕሌትሊ ጨለማ በሆነ ክፍል ውስጥ የአይናማ ህብረተሰብ ይገባና በዛ ውስጥ አይነ ስጉራኖች አንደኛ ዲሽ፣ ሁለተኛ ዲሽ እያሉ ያቀርቡላቸዋል። አይናማው እንግዲህ በጨለማ ውስጥ የመብላት ስጉራኖች ጥቂት እርዳታ ከተደረገላቸው ራሳቸውን እንደሚችሉ ለማሳያ ነው። አይናማውም ደግሞ አይነ ስውርነት መቼም ጊዜ ሊመጣበት ይችላል። ስለዚህ አይነ ስውርነት ምን ይመስላል የሚለውን ግንዛቤ እንዲያገኙ ለማድረግ ነው። ከአንድ ሰዓት ከአንድ ሰዓት ተኩል በማዕዱ ቦታ ይቆያሉ። እንደገናም ደግሞ ሙዚቃ የሚጫወቱም አይነ ስጉራኖች አሉ። ሙዚቃ የሚያሰሟቸዋል ማለት ነው እና ብዙዎች በዚህ ፕሮግራም ውስጥ ከተሳተፉ በኋላ የአይነ ስጉሮች ወዳጆች በተለይም ደግሞ የእኛ ድርጅት አጋሮች የሆኑ በርካታ አይናሞች አሉ። ስለዚህ dinner in the dark ትልቁ ግንዛቤ ማስጨበጫ ፕሮግራማችን ሙሉ በሙሉ ጨለማ በሆነ ቤት ውስጥ ነው እያሉኝ ያሉትና ምንም አይነት ብርሃን አይኖርም። ከዛ ሲወጡ ሰዎቹ ምን አይነት ስሜት ነው የሚፈጠርባቸው? እንግዲህ እዛ ውስጥ ሆነው አንዳንዶቹ እንደውም ፕሮግራሙን መሳተፍም ከጀመሩ በኋላ እየፈሩ የሚወጡ ሰዎች አሉ። አብዛኞቹ ግን ጊዜያቸውን ጨርሰው ልክ ሲጨርሱ አንድ ክፍል ውስጥ እናስገባቸውና feedback ወይም ደግሞ ግብረ መልስ ይሰጡናል። ምን እንደተሰማቸው አንዳንዶች አይናሞች አይነ ስውሮችን ሲያገኙ ስትበሉ እንዴት ነው የምትበሉት? ማን ነው የሚያጎርሳቸው? ይላሉ። አፍና እጅ ግንኙነት እንዳለውም አያውቁም። አይነ ስውርነት ብቻ ሳይሆን አይናማውም አፉን እያየ ረዘ የሚበላው። ነገር ግን ያው የግንዛቤ ችግር አለኝ ሀገር ውስጥ እና ይህን አይነት ጥያቄዎቻቸውን የሚያቆሙበት ሁኔታም ነው ያለው። ታወሳለሁ ኢንትሮ ዩኒቨርሲቲ ውስጥ አለት መድሮ በኛ ጊዜ በትምህርት ቤት በነበርንበት ጊዜ አንዳንድ አይናሞች ለጉብኝት ሲመጡ አፋቸውን እንዴት ነው የምታገኙት ስትበሉ የሚል አይነት አስተሳሰብ አለ እና ብዙዎቹ አይናሞች ጥሩ ግንዛቤ አግኝቶ ነው የሚወጡት። አቶ ብርሃኑ ሰሞኑን ደግሞ ከዚሁ ከወቅታዊ ክስተት ከሆነው ከኮሮና ቫይረስ ጋር በተያያዘ አንድ እየሰራችሁት ያለ ስራ እንዳለ መረጃው ደርሶኛል እና እስቲ በዚህ ዙሪያ የተወሰነ ይበሉኝ። አዎ እንደሚታወቀው ይሄ ኮሮና የተባለው ቫይረስ ከመጣ በኋላ በአዲስ አበባም በሌሎችም ቦታዎች በውጭ ሀገርም ቢሆን አይነ ስውራኖችን በተለይ ችግር ውስጥ የከተተ በሽታ ነው። ይህ በሽታ ከተከሰተ በኋላ ብዙዎች አይነ ስውራኖች የሚረዷቸውም ሰዎች እያጡ ያሉበት ሁኔታ ነው ያለው። ምክንያቱም አትነካኩ የሚል መመሪያዎች ስላሉ አይነ ስውራኖች ከወጡ በኋላ መንገድ ላይ ኬኖቻቸውን ወይም ደግሞ ይሄ የሚጠቀሙበትን ነጭ በትር የመያዝም ነገር ችግር እየፈጠረ ነው። አንዳንድ አይናሞች በርቀት ብቻ በመሆን ወደ ግራ ወደ ቀኝ የሚል አስተያየት ነው የሚሰጧቸው። ስለዚህም ግንዛቤ በተለይ በአይነ ስውራኖች ላይ ግንዛቤውን በደንብ ለማጠናከር አይነ ስውራኖች የሚያስፈልጓቸውንም ነገሮች ግብአቶች የተለያዩ አሉ። እነሱን በማቅረብ በሽታው ከሚያመጣባቸው የስነ ልቦናዊ ችግር እንዲላቀቁ ለማድረግ ጥረት የምናደርግበት ፕሮግራም ነው። በምን መልኩ ነው ይህንን መረጃ ልታዳርሱ የሞከራችሁት? እንግዲህ ወደ ተለያዩ ቦታዎች በመሄድ ግንዛቤያቸውን ለማሳደግ በመሞከር የሚያስፈልጓቸውንም ደግሞ አንዳንድ ሳኒቴሪያን አይተምስ ማለት ከበሽታው ራሳቸውን መከላከል የሚችሉባቸውን የንጽህና መሳሪያዎች እንዲሁም ደግሞ በብሬል በማዘጋጀት ስለ በሽታው አደገኛነት ምን መልክ መያዝ እንዳለባቸው አይነ ስውራኖችን ግንዛቤያቸውን እንዲያሳድጉ እንዲያደርጉ የምንሞክርበት ፕሮግራም ነው ያለን። በእኛ አካባቢ የምንረዳቸው አይነ ስውራኖች አሉ። እነዚህም በስልክም እስካሁን ድረስ ባለው መሰባሰብም ባይቻል ግንዛቤ ለመስጠት ጥረት እያደረግን ያለ ነው። ቤታቸው ውስጥ ናቸው አብዛኞቹ ያሉት። ገንዘባቸውንና እርዳታ ድጋፍ ለምናደርግላቸው ነገሮች ብቻ እኛ ጋር በተናጠል የሚመጡበት ሁኔታ አለ። አሁን ግን ግንዛቤን በተመለከተ በስልክ እየደረስና እየደረስናቸው ነው ያለ ነው። ግንዛቤ እየፈጠናቸው ነው ያለ ነው አሁን አቶ ብርሃኑ አመሰግናለሁ። ምናልባት እስቲ እኔ እስካሁን ያላነሳሁት ቢነሳ የሚሉትና ማስተላለፍ የሚፈልጉት መልእክት ካሉት እና ዋናው እዚህ ላይ የምፈልገው ምንድን ኢትዮጵያ ውስጥ በርካታ አይነት ስውራኖች አሉ። ከቁጥሩ አኳያ እኛም ልንደርስባቸው አልቻልንም ወይም ልንደርሳቸው አልቻልንም። ክፍለ ሀገር ውስጥም ጥያቄ አለ። ሄደን እዛ እንድናገለግል ወይም ደግሞ እንድንረዳ together። ነገር ግን ያው resource ችግር ምክንያት ልንደርስ አልቻለም። ስለዚህ የህብረተሰቡ በተለይ dinner in the dark ቅድም ያነሳችሁን ማዕድ በጨለማ በሚለው እየመጣ ወደኛ ድርጅት ይህን ፕሮግራም እየተሳተፈ ግንዛቤ ቢያገኙ ደስ ይለናል። ድርጅታችን በአሁኑ ጊዜ ከመንን ፊት ለፊት ስድስት ኪሎ አካባቢ ነው የምንገኘው እና እየመጡ ሰዎች ግንዛቤ ቢያገኙ ስለ አይነ ስውራንም ደስ ይለናል፣ ደስ ይለናል። በጣም ነው የማመሰግነው አቶ ብርሃኑ። እሺ፣ እኔም በጣም አመሰግናለሁ። ምን ለምን አዝናለሁ? ፕሮግራማችንን እንደምንሰነበታችሁ ብለን ብንጀምርም አሁን ግን ፍጻሜው ሆነና ቸር ሰንብቱልን ብለን ልንሰናበታችሁ ግድ ብሎናልና ሰናይ ዕለተ ቅዳሜ ይሆንላችሁ።